السلام عليكم ورحمة الله وبركاته الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه كبرانا كبرات ዛሬ ዛሬው ደርሳችን ኢንሻአላህ ተዓላ ከቡልጉል መራም من ادله الاحكام ሐዲስ ቁጥር 118 ላይ እነሳለን ያው ርዕሳችን የሃይድ የወር አበባ የምንለው ጉዳይ ነው እሱ ለሁሉም ወሳኝ ነውና ለእህቶቻችን ወንድሞቻችንም ማወቁ እውቀቱ ተቃሚ ነው ወንዶችም ለሚስቶቻቸው እንዲያስተምሩ ሴቶችም ለራሳቸው ማወቁ ወሳኝና አስፈላጊ ነው አላህ Subhanahu Wa Ta'ala ተምረን ከሚጠቀሙት ያድርገን እያል ደርሳችን እንጀምራለን ማትን የሚቀራ ሰው ፈለተፈضل መሽኩራ السلام عليكم ورحمة الله وبركاته أستاذنا أهلا بكم ومرحبا وقبل السلام ورحمة الله وبركاته حياكم الله بسم الله الرحمن الرحيم الصلاة والسلام على رسول الله صلى الله عليه وسلم وعلى آله وصحبه أجمعين باب الحيض وعن حمنة بنت جعش قالت كنت استحاض حيضة كبيرة شديدة فأتيت النبي صلى الله عليه وسلم أستفتيه فقال إنما هي ركضة من الشيطان فتحيضي ستة أيام أو سبعة ثم ثم اغتسلي فإذا استنقعت فصلي أربعة وعشرين أو ثلاثة وعشرين وصومي وصلي فإن ذلك يجزئك وكذلك فافعلي كما تحيض النساء فإن قويت على أن تؤخر الظهر وتعجل العصر ثم تغتسلي حين تطهرين وتصلين الظهر والعصر جميعا ثم تؤخرين المغرب وتعجلين العشاء ثم تغتسلين وتجمعين بين الصلاتين فافعلي وتغتسلين مع الصبح وتصلين قال هو أعجب الأمر إلي رواه الخمسة إلا النسائي وصححه ترمذي وحسنه البخاري والسلام عليكم ورحمة الله وبركاته وعليكم السلام ورحمة الله طيب እንግዲህ ስለ ሐይድ ነው የሚገልጸውና የሚነግረን ኢንሻአላህ ተዓላ የሐይድ ጉዳይ መጀመሪያ ርዕሱ ላይ ለባለፈው አይተናል ይመስለኛል ቀጥታ ወደ ሐዲሱ ቃል በቃል እንተርጉምና ወደ ፍሬ ሐሳቡ እንገባለን وعن حمنة بنت جحش حمنا بنت جحش ከተሰኘች ወይም ከተባለችው ተዘገበ انها قالت እርሷ አለች ማለት ተዘግቧል ኩንቱ ነበርኩኝ ኡስተሃዱ የበሽታ ደም የሚመታይ ሰው ነበርኩኝ ኡስተሃዱ ሐይዶተን ማለት የበሽታ ደም መምታትን ይመታኝ ነበር ወይም መምጣትን ይመጣኝ ነበር ማለት ነው ከሲራተን አለች ያው ሐይዱ የበሽታ ደም የሆነው በጣም በብዛት ማለት ነው በቀላል የሚባል ነገር አይደለም ብዛቱን ስጠውስ ደግሞ ሸዲደተን በጣም ጠንከር ባለና በዛ በርከት ባለ መልኩ የወር አበባ ይመጣይ ነበር ወይም ይመታይ ነበር አለች እና ይሄ ነገር ሲያስቸግረኝ መፍትሄ ማፈላለግ ስላለብኝ የመፍትሄው ደግሞ ባለቤት ነብዩ አለይሂ ሰላቱ ወሰላም ናቸውና فاتيت النبي صلى الله عليه وسلم ወደ ነብዩ አለይሂ ሰላቱ ወሰላም መጣሁኝ ወይም ሄድኩኝ ማለት ነው አተይቱ ጥሬቃሉ መጣሁ ማለት ነው ግን ወደሳቸው መሄድ ስለሆነ ተፈልጋው ወደሳቸው ሄድኩ ማለት ነው እሳቸው ጋር መጣ ወይም ሄድኩና አስተፍቲሂ ማለት ፍትህ ልጠይቃቸው የወራባ ጉድ የበሽታ በጣም በብዛት እየመጣኝ ስላስቸገረኝ በሱ ጉዳይ ፈትዋ ልጠይቃቸው ፍትህ ልጠይቃቸው ሄድኩኝና ነገርኳቸው فقال እሳቸውም አሉኝ ትላለ ያው መልሰጡ ለማለት ነው ኢነማ ሄ በብዛትና ጠንከር ባለ መልኩ እየፈሰሰ ያለው ጉዳይ እነማህርሷ ማለት ረክዶቱን ምት ወይም እርግጫ ነው ረክዷ ምት ማለት ወይም እርግጫ ማለት ነው ምቱ በእግር የሆነ ጊዜ ረክዷ ይባላል ያ ደግሞ ሚነ ከሰይጣን የሆነ የግር ምት ነው በዚያ ምክንያት ነው ይሄ በሽታ እየፈሰሰሻለው ያለው እንጂ ያ ከመሐጸብ የሚወጣ የሆነው የተለመደው በአደም ሴት ልጆች ላይ አላህ የፈጠረው የወራባ አበባ አይደለም አሏት ታዲያ ይሄ ከሆነ ምንድነው የሚሻለኝ ያለች ሲመስል ጊዜ ፈተሐየዲ ሲተተ አያምን ስድስት ቀን የወር አበባ ነው ብለሽ ያዥው ማለት ነው ፈተሐየዲ ማለት ሀይድ ነው ብለሽ ቁጠሪው ወይም ሀይድ ብለሽ ያዥው ስተተ አያምን ስድስት ቀንን ከወሩ ውስጥ ስድስቱን ቀን አው ሰብዓተ አያም ወይም ሰባቱን ቀን የወር አበባ ነው ብለሽ ያዥው ثم اغتسلي ከዚያም በኋላ ስድስት ወይም ሰባት ቀን ከቆጠርሽ በኋላ ታጠቢ ثم ማለት ከዚያ ማለት ነው اغتسلي ታጠቢ ከየት ስድስትን ቀን ወይም ሰባትን ቀን ከቆጠርሽ በኋላ ማለታቸው ነው فاذا استنقأتي እንደ በግምት ማለት ነው አሁን እዚህ ቁጥሩ አይታወቅም ሙሉ ወር እየፈሳ ስለሆነ ግን فاذا استنقأتي ማለት ጸድቻለሁ ብለሽ በምታስቢበት ሰዓት ባጠሪም ማለት ነው ባስጠሪም ጠርቻለሁ በሽ በመገመችው ማለት 6 ቀን ወይ 7 ቀን ለወራባ ሊሆን ይችላል ከዚህ ውጭ ያለ በሽታ ነው ብለሽ የምታረጋግጭበት ቀን ጸዳሽ ማለት ነው ሁክመን ማለት ነው አውፍትራዲያ ስለዚህ ያን ጊዜ አሏት ፈሰሊ ስገጂ ማለት ነው ፈሰሊ ያከመጣች ለሴት መሆኑን ይጠቁማል ትዛዙ ለሴት ነው ለወንድ አይደል ስገድ ማለት ሳይሆን ስገጂ ማለት ነው ያዋ ከጠፋይ ግን ለወንድ ነው የሚሆነው ፈሰሊ ከሆነ ስገድ ማለት ነው ፈሰሊ ለረብከ ወንሐር እንደሚለው ፈሰሊ ሴት ናትና ጥያቄዋ ስገጂ 24 24 ቀንን የወራባ 6 ብለን ከቆጠር ቀሩ ቀን ስንት ነው የሚሆነው 24 ቀን ነው የሚሆነው አው 23 ወይም 23 ቀንን ስገጂ አሏት እንግዲህ 6 ቀን ከቆጠረች ከሰላሳው ቀን ቀሪው 24 ይሆናል ሰባት ቀን ከቆጠረች ደግሞ ቀሪው 23 ይሆናል ማለት ነው ስለዚህ ምናሉ ፈሰሊ 24 24 ቀን ስገጂ አው 23 ወይም 23 ቀን ስገጂ ወሱሚ ጾሚ ማለት ወሰሊ ስገጅም ስገጅም ጹሚም ከወሩ ስድስትን ቀን ወይም ሰባት ቀን የወራ ብለሻጁ የወራ ባሉ ብለሻጁ ስድስት ከወሰርሽ 24 ሰባት ቀን የወራ ባካልሽ 23 ሳትገሽ ስገጅም ጹሚም አሏት فإن ذلك ይሄ ነገር አሁን እያልኩሽ እየነገርኩሽ እያብራራሁልሽ ያለው ነገር ይጅዚኡኪ ያብቃቃሻል ምንም ችግር የለውም ወራዋ ደሙ ቆመም አልቆመም ባለሽ ግምት ይሄ ወራባ ነው በለሽም የምገምችውን 6 ቀን ማረክሹ 7 ቀን የወራባው ሰጁ ከዛ የቀረውን ቀን ጹሚም ስገጅም ያው መጨረሻ ላይ አንዴ ታጥባ ማለት ነው ያው ዝርዝሩ ሊመጣ ነው ወከዛሊኪ እንደዚህ አሁን እንደምነግርሽ ወይም አሁን እንደነገርኩሽ አድርገሽ ፈፍዓሊ ፈጽሚ ኩለ ሸህርን በየወሩ ለአንድ ወር ነገሯት አህካሙን ከዛ በኋላ ስላለው ለ12 ወር ለሁሉም እንደዛው እንደገጉሽ አገሽ መስገድ አለብሽ አሏት ፈፍዓሊ ፈጽሚ ኩለ ሸህርን በየወሩ ከማ ተሄዱ ኒሳኡ ጤናማዋ ሰዓቱና ጊዜውን ጠብቆ የሚመጣባት ሴት እንደምትፈጽርገሽ መፈጸም አለብሽ ሲሉ አብራሩላት ነገሯት ነው ይሄን ካሏት በኋላ እዚህ ጋር ተያይዞ የሚነገራት ሁክም ስላለ ምናልባት ፈኢን ቀዊቲ ቀዊቲ ጥንካሬ ካገኘሽ ከበረታሽ ከተጠናከርሽ ማለት ነው በምን ላይ አላ አንቱ አኺሪ الظهر ظهرን ወደ ማዘግየት وتعجل العصر عصርን ደግሞ ቀደም ማግሽ ለመስገድ ከቻልሽ ثم تغتسلي ከዚያም ልትታጠቢ ከቻልሽ ወይም ለመታጠብ ኃይሉ ጥንካሬው ካለሽ حين تطهرين በምጸጅበት ሰዓት የተመረጠ ነው እንደማለት ነው وتصلي الظهر ظهر መስገድሽ ወልዓስር ዓስርንም ጀሚዓን አንድ ላይ ሁለቱን ማለት ነው የጀማዓተ ሱ ጀማዓተ ሱር ይባላል ጀምዓ ሶላትን አጠቃሉ አንድ ላይ መስገድ ሁለት ሶላቶችን አንድ ላይ መስገድ ሐነፊያዎች የሚሉት ነገር አለ ምንድነው ዙህርን ለምሳሌ ወደ መጨረሻው ሰዓት ላይ አስርን ደግሞ ወቅቱ እንደገባ ወዳውኑ ማለት ነው በመስገድ አንድ አካባቢ ሆነ ማለት ቢያንስ በ20 ደቂቃ ውስጥ ሁለቱን እንዲሰግድ ታደርጋለች ማለት ነው የቻለ ይመረጣል ማለታቸው ነው ዙህርን አዘግይተሽ አስርን አቀልጥፈሽ መስገድ ከቻልሽ ከዚያም እንደ ጸዳሽ ልትታጠቢና ዙህርና አስርን አንድ ላይ መስገድ ከቻልሽ ጥሩ ነው ወይም ፈጽሚው እንደማለት ነው ثم تؤخرين المغرب ከዚያ መግሪብ ሶላትን አሁንም ታዘገየዋለሽ ወደ ኢሻ وتعجلين العشاء የኢሻን ሶላት ደግሞ ቀልጠፍ ታደርገዋለሽ አወሉ መጀመሪያ ላይ ለመስገድ ثم تغتسلين ከዛ ታጠቢያለሽ وتجمعين تسبسبيالش بين الصلاتين በሁለቱ ሶላት መካከል ሰብስበሽ ትሰግጃለሽ ይሄንን ለማድረግ አቅሙና ጥንካሬውን ካገኘሽ ፈፍዓሊ ፈጽሚው ይሄ ነው ጀዋቡ የኔ ማድረግ ከቻልሽ ዙህር ማዘግየት አስር ማቀላጠፍ መግሪብ ማዘግየት እሻ ማቀልጠፍ እና በእያንዳንዱ ወጥ ላይ መታጠብና መስገድ ከቻልሽ ይህን አድርጊው በጣም ይመረጣል ነው አሁን ስንት ልትታጠብ ነው በ25 ወቅት ማን ነው በአምስት አውቃተ ሶላት ሶስት ልትታጠብ ነው ማለት ነው ለመግሪብና ለዙህርና ለዓስር አንድ ለመግሪብና ለዒሻ ሁለት ማንቀረ ሊቀጥል ነው ሊነግረን ነው ወተغتسلين አልዋት ከዚያም ልትታጠቢ ነው ማዓ ሱብሂ ሱብሂ ሶላት ጋር ማለት ለአውለ ሱብሂ ልትታጠቢና ወተሰለ ልትሰግጂ ነው ማለት ነው ካህር ከሄርን በዚህ ስለት ከሄርን በዚህ ሂሳብ ከሄር አሁንም ለሱብሂ ደግሞ ልትታጠቢ ነው ማለት ነው ይሄን ካደረክሽ በጣም ጥሩ አካሄድ ነው ጥሩ ሐሳብ ነው ፈጽሚው አሏት قال على ያው አሉ ነብያችን አለይሂ ሰላቱ ወሰለም وهو اعجب الامرين الي ይሄን ብታደርጊ ከዛኛው በጣም የተሻለ ነው ማለት ስድስት ቀን ሰባት ቀን ቆጥሮ ከዛ በኋላ ታጠቢና ስገጂ ከሚለው አሁን በነገኩሽና አንዱን ሶላት ቀደም አንዱን ዘግየት በማድረግ ሶስት ትጥበት በምታጥበት መልኩ መስገዱ የተሻለ ነው አሏት رواه الخمسه አምስቶች ዘግበውታል አምስቱ ዘግበውታል ሲባል ማን ማን ናቸው መጀመሪያ ላይ ያየነው درس ነው አምስት ማለት ከቡኻሪ ሙስሊም ውጭ ያሉት አምስት ይባላሉ ኢማሙ አህመድን ጨምሮ ማለት ነው ኢለ ነሳኢያ ያለው ግን አምስቶች ዘግበውታል ካሉ በኋላ ከአምስቱም ደግሞ ያልዘገበ ሲቀር አለው ወሰሐሐሁ ትርሚዚዩ ኢማም ትርሚዚ ይሄን ሐዲስ ጥሩ ሐዲስ ነው ትክክለኛ ሐዲስ ነው ብለው አስምረውበታል وحسنه البخاري البخاريም ሐሰን ነው ብለውታል ሶሂህና ሐሰን ማን ይሻላል ሶሂህ የሚበልጠው እንግዲህ አንዳንዶቹ ሶሂህ ያሉትን ሐዲስ አንዳንዶቹ ሐዲስ ባለሙያዎች አይ ሐሰን ነው ደረጃው ሐሰን ነው ሊሉት ይችላሉ እንግዲህ የራሳቸው የሆነ መስፈርት አላቸው አንድን ሐዲስ ሷሂህ ለማድረግ አንድን ሐዲስ ሐሰን ለማለት ራሱ የቻለ መስፈርት አለው ስለዚህ ያንዳንዱ ዑለማዎች እነ ቡኻሪ ለምሳሌ ጠንከር ያላቋም ያላቸው የሐዲስን ምርምር ላይ ማለት ነው ስለዚህ ደረጃ የሰጡት ምን ያክል ነው ሐሰን ብለው ነው ኢማሙ ትርሚዚ ትንሽ ከነ ቡኻሪ ላላ ያለ አካሃር ነው ያላቸው በጣም አያጠብቁም ማለት ነው በእሳቸው ደረጃ ሷሂህ ብለውታል እንደማለት ነው ሷሂህም ተባለ ሐሰን ሁለቱም ያስከዳል ሁለቱም ተቀባይነት አለው ضعيف እስካልሆነ ድረስ ተቀባይነት አለው ነው እሺ ሐዲሱ ይሄን ይመስላል መጀመሪያ ላይ ሐምና ቢንቱ ጀህሽ ብሎናል ሐምና ቢንቱ ጀህሽ አልአሰድያ ሷሃቢያ ሷሃቢ ነች የታወቀች ነች ማለት ነው اخت ዘይነብ ቢንቱ ማነው ኡሙል ሙእሚኒን ማለት ነው የምእመናኖች እናት ከሆኑት ዘይነብ የምትባላለች ዘይነብ ቢንቱ ጃሽ የነብያችን ባለቤት ማለት ነው የሷ እህት ነች የጦልሃት ኢብኑ አብድላህ ባለቤት የሆነችው እሷ ነች እየዘገበችልን ያለችው ማለት ነው ኡስተሃዱ የሚለው ቃል ያው ኡስተሂዶት መርአቱ ከሚለው የተወሰደ ነው ሃይ የወራባ እንዲመታ ተደረገች ከሚለው ቃል ማለት ነው طيب የበሽታ ደም ይመታኝ ነበረ አለችና አመታቱ ወይም አመጣጡ ከፊራ ሸዲዳ አለች በጣም በበረታ መልኩ አወራረዱ ማለት ነው ቀጥላ እዚሁ ሐዲስ ላይ ሲነግሯት ምን አሉ ይች ፈኢነማ ሄ ረክዷቱን ረክዷ የሚለው ቃል አብደርሙ ቢርጅል በእግር የሚመታ ምት ምን ይባላል ረክድ ይባላል ከዚህ የተወሰደ ነው ምን ቃሉ ተዓላ ኡርኩድ ቢርጅልከ ኡርኩድ ቢርጅልከ አዩብ ታመው ታመው ብዙ ጊዜ ተሰቃይተው ቆይተው መጨረሻ ላይ ውሃ ያፈለቀና አላህ Subhanahu Wa Ta'ala ማን ደግረህ መታው ስላቸው መሬቱን ሲመቱት ውሃ ፈለቀ ፍልውሃ ማለት ነው ከዛ በኋላ የተወሰነ ታጠብ በውስጥ ያለው በሽታ እንዲለቅ የተወሰነ ታጠብበት ከላይ ያለው በሽታ እንዲለቅ ተብለው ተነገራቸው እና ምን እንደሚያላቸው እርኩት ብሪጅ ልከ ነው በእግር የሚመታ እንደዚህ እንደ ስፖርት ነገር ማለት ነው ركض ይባላል አሁንም ሰይጣን ሴትየዋን ይመታታል ወይም በዲኗ ለማጥቃት ይሞክራል ሁልጊዜ ወራባ ሆና እንዲያሰግድ ይፈልጋል እሱ ቆሻሻ ነገር እንድንሆን ይፈልጋል ኢሷበቱ لبس الشيطان إصابة لبس الشيطان بها على هذه المرأة المؤمنة في أمر دينها የዲኗን ጉዳይ አምታቷታል ይሄ ሰው ይሄ ሰይጣን እንዳታውቅ አድርጓታል ኖርማል ወራዋ ቢሆን ታቃለች የዲኗን ጉዳይ ጠንቀት ሰራ ነበር አሁን ግን አምታታት ለመስገድ ማስቸገራት ላለመስገድም ቀላቀለባት ማለት ነው ስለዚህ ምን አለው ይሄን ሁኔታ فانما هي ركضه ብለው ነብዩ አለይሂ ሰላቱ ወሰለም ገለጹት ማለት ነው طيب ከዛ በመቀጠል فاذا استنقعتي ማለት اذا ተነዘፍቲ ማለት ነው በጸዳሽ ጊዜ ወይም اذا አንቀይቲ ሰውነትሽን ከዚህ አይነት ደም ባጸዳሽ ጊዜ ማለትም ያስከዳል فتحيض <clears throat> የሚለው ቃል ያው ሐይድ ነው ብለሽ ቁጠሪው اجعلي نفسك حيضا ማለት ነው فتحيضي ማለት ራስሽን ወራባ ላይ እንዲያል ቁጠሪው ማለት ነው ለስንት ለስድስት ቀን ወይም ለሰባት ቀን ማለት ነው ከዛ በኋላ ታጥባ ባያቆምላት እንኳ ልክ ሽንቱ እንደማይቆምለት ሰው በየሰላቱ ወቅት ውሎ እያደረገች ተሰግዳለች እንጂ የበሽታ ደም እስካለ ድረስ ሶላት መስገድ የለብኝም ብላ እድሜ ልኳን ያለ ሶላት ወይም ወሩ ሙሉ ያለ ሶላት መቀጠል የለባትም ስለዚህ ይሄ ሰይጣን ለማንታታት የሚያደርገው ነገር ነው እሱ ከምን ማትቁጠሩ ነው አብዛይ ሴቶች ወራባ የሚቆጥሩት ስድስትና ሰባት ቀን ነው ስድስትና ሰባት ቀን ነው አብዛኞቹ አንዳንዶቹ ግን አራትም ሊሆን ይችላል ከዛም ሊያንስ ይችላል እንደገና ከሰባት ቀን ማልፎ ደግሞ አልፎ አልፎ አንዳንዶቹ እስከ 15 ቀን የወራባ ሊያው እንደሚችሉ ነው እግዚአብሔር ነገረን እናንተ ደግሞ በተግባር ታውቁታላችሁ ከዚህ ሐዲስ የምንማረው የምንወስደው ትልቅ ትምህርት ምንድነው በነብዩ አለይሂ ሰላቱ ወሰላም ጊዜ የነበሩ ሴቶችም የበሽታ የሆነ ደም እንደሚያጋጥማቸው ያሳየናል ያን ጊዜም ደግሞ ፍትህ ለማግኘት ሁክሙን ለማረጋገጥ ቀጥታ ወደ ነብዩ አለይሂ ሰላቱ ወሰላም ይሄዱና ይጠይቁ እንደነበረ ይሄ ነገር አያሳፍራቸውም አረገኝ ይሄን ነገር የመሳቸው ጋር ላቀርብ ነው እንዳረቅርብ የሚባል ነገር የለም ሸኾቹ ተፈርተው እ ሙፍቲው ተፈርተው የሚቀር ነገር የለም ዲን እስከሆነ ድረስ መማር እንዳለብን ከዚህ መውሰድ ያለብን ማለት ነው ይሄዳ ቢያሽ ይጠይቃሉ እሳቸው ደግሞ ፈይርሽዱሁና ኢላ ማሸራ አላህ في حقهن የነሱን ሁክም በተመለከተ ሸሪዓ ያስቀመጠውን ነገር ይነግራቸዋል ያስረዳቸዋል ያን ነገር የተገበሩት እንደነበረ ነው አሁንም ሙስሊም የሚሉ ሴቶች በጊዜው ያሉ ታላላቅ ዓሊሞችን በሚምታታባቸው ጉዳይ ላይ ባልገባቸው ጉዳይ ላይ መጠየቅ አለባቸው አደደም ስለፈሳሽ ወር አበባ ስለብልትም ጉዳይ የሚያስፈልግ ነገር ካለ ማፈር የሚባል ነገር የለም እዚህ ቦታ ላይ ነው እስቲሃዳ የበሽታ ደም የምንለው ተፈጥሯዊ የሆነ ደም እንዳለ አይደለም ያሳያል ለምን የሰይጣን ምት ነው ብሎ መናገራቸው ተፈጥሯዊ አይደለም አዲስ የተፈጠረ ነገር ነው እንደማለት ነው ወይም ደግሞ በያባባል በሽታ ነው ያ በሽታ መንስኤው ግን ከሰይጣን ነው ሰይጣን ደግሞ ነብዩ አለይሂ ሰላቱ ወሰለም እንደገለጹት የጅሪ ምን ኢብኒ አደም መጅረደሚ ሰይጣን እንደው ከላይ ከላይ ብቻ የሚወሰውሰን ደማችን በሚገባበት ሁሉ ይገባል ይጓዛል ብለዋል ለምን የሰው ልጅ የሚያደርጋቸው የዒባዲያ የዒባዳ ክንዋኔዎች በአጠቃላይ እንድምታቱበት ይፈልጋል አላህ ባስቻለው ነገር ሁሉ ወንድ ሴት ሳይል ለመጉዳት ይሞክራል ማለት ነው ለዚህም ነው ነብዩ አለይሂ ሰላም ረክዶቱን ምን ሸይጣን ያሉት በሌላ ቦታ እርቅ ብለውታል እርቅ ያው ከወረጅማት የሚፈስ ነው ብለዋል ከማህፀን ሳይሆን ከወረጅማት በኩል የሚፈስ ነው ወይም ማህፀን ጫፍ አካባቢ ላይ ወይ ቁስለት ተፈጥሮ ከዛ ነገር የሚፈስ ደም እንጂ normal ደም እንዳልሆነ አስቀምጠዋል እንግዲህ በሽታ ደም ከየት የሚወጣው እንዴት የሚወጣው የሚለውን ብዙ ምሁራኖች ያብራርተውታል ያው የሳይንስ ትምህርቶችን መከታተል ትችላለች በዚህ ጉዳይ ላይ ማለት ነው ያው ኪታቡ የነገረን ነግሮናል በትክክል ተፈጥሯዊ ደም እንዳለ አይደለ አዲስ የሚከሰከሰ እንደሆነ እየነገረን ነው طيب አንድ ሴት የነበራትን ልምድ በሞላች ጊዜ ወር ይዟታል ሙሉውን ነገር ግን ልምዴ ይሄን ያክል ነበር ስድስት ቀን ነበረ ካለች በስድስት ቀን ስትወስደው ከዛ ውጭ ያለው ንጹህ ናት ማለት ነው ወይም ደግሞ ልምዴ ሰባት ቀን ነው ካለች ሰባትን ቀን ወር አበባ ስትቆጥረው ቀሪው 23 ቀን ንጹህ ናት ማለት ነው ባይቆምላት እንኳ ለምን ከመልክም ከከለርም ማነው ከ አጠቃላይ የወር አበባ ይለያል ከሌላው ደም ማለት ነው <clears throat> ስለዚህ እና ፈጻጸም በየወሩ በዚህ መልኩ ስገጂ ብለው አስተምረዋታል ነው የስቲሃዷ የበሽታ የሆነው ደም ሶላት ከመስገድ እንዲሁም ጾም ጾም አይከለክልም እንዲሁም ከባልና ምስግንኝነትም አይከለክልም ማለት ነው የወራባ ከሆነ ግን ሶላትም ማያሰግድ ይከለክላል حرام ነው በዛ ጊዜ መስገድ ሶላትም ማያሰግድም ጾምም ማያጾምም ከባል ጋር ግንኙነትም ይከለክላል ማለት ነው እንደገና በወር አበባ ጊዜ ያለፉ ሶላቶች አይመለሱም ጾም ካልሆነ በቀር ማለት ነው ሌላው ደም بإجماع العلماء ነጃሳ ነው ይላሉ በተለይ የወር አበባ ነጃሳነቱ ኢጅማዕ ነው ሁሉም የተስማሙበት ነው የሌላው ደም ከሆነ ጅምሁር ዑለማ አሁንም ነጃሳ ነው የሚሉት ሌሎቹ ግን አይደለም የሚሉም አሉ ከወራባ ውጭ ሆነው ማለት ነው አላየሃል የበሽታ ደም ያለባት ሴት እንግዲህ ሶላትን አጠጋግታ የታጠበች መስገድ እንዳለባት ያ ጥሩ እንደሆነ ነው የታየው ዋጅብ ነው ግዴታ ነው አይደለም ያ ቢሆን ይመረጣል ነው የተባለው ሙስተሐብ ነው ይወደዳል ነው አለዛ በእንደዛ መስገድ እኔ ጥንካሬ የለኝም ብርት መበርታት አልችልም ካለች ምን ታደርጋለች የስድስት ቀን ሆነ ሰባት ቀን የወራባ ነው የምትቆጠው ቀን ካለቀ በኋላ አንዴ ትታጠባለች ከዛ በኋላ በየሶላቱ ወቅት እያደረገች ትሰግዳለች ነው ምንለው هذا والله اعلم ቀጥሉ وعن عائشة رضي الله تعالى عنها أن, أن أم حبيبة بنت جحش شكت إلى رسول الله صلى الله عليه وسلم دما فقال امكثي قدر ما كانت حيض تحبس تح تحبس حاجتك ثم اغتسلي كانت تغتسل لكل صلاة رواه مسلم وفي رواية البخاري وفي رواية البخاري وتوضعي لكل صلاة وهي الآب داود وغيره من من وجه آخر طيب وعن عائشة كعائشة ام المؤمنين كهونچو ተዘገበ ተወራ رضي الله عنها ስራውን አላህ ወደልላህ ምን ተብሎ ተዘገበ ወይም የዘገበችው አነ ኡመ ሐቢበተ ኡሙ ሐቢባ የተሰኘችው የተባለችው ሴት ቢንተ ጀህሽን የጀህሽ ልጅ የሆነችው ኡሙ ሐቢባ ማን ትሆነች ሴትዮ ኡሙ ሐቢባ ቢንቱ ጀህሽ የሐቢባ እናት ማለት ነው ስሙ አይደለም ኡሙ ሐቢባ ነው ስሙ አይደለም ልዩ መጠሪያዋ ነው አባቷ ግን ያው ጀህሽ ነው طيب ስሟ ማን ይሆን እ አሁን ቅድም ያወራናት ሐምና ነች ቅድም ያወራናት የዘገበንላት ሐምና ራሷ ነች ባይሆን ኡሙ ሐቢባ ነው ወይስ ሐቢባ ነው የሚል ትንሽ ጭቅጭቅ አለ ስለዚህ ስሟ ሐቢባ ነው ራሱ ስሟ ሐቢባ ልዩ መጠሪያዋ ግን ኡሙ ሐቢብ ነው የሚሉም አሉ ኡሙ ሐቢባ ሳይሆን ኡሙ ሐቢብ ነው የሐቢብ እናት ሐቢብ የወንድ ስም ነው ማለት ነው እሷ ራሷ ግን ሐቢባ ነች ስለዚህ ኡሙ ሐቢብ ነው የሚል ነገር ነው የሚያስቀምጡ ሰሂህ ቀውል ነው ይሄ ነው የሚሉት ግን አሁን ኪታባችን እንዳስቀመጠው ከሆነ መስሙ አነ ኡሙ ሐቢበተ ያኒ ሐቢባ እናት የሆነችው ይያለ ነው ስሟ ሐምና ሆነ ማለት ነው በዛ ካል እሺ ለማንኛውም ምን አደረገች شكت ስሞታ ተናገረች ማለት ነው አንድ ሰው ችግር ሲያጋጥመው ነው ሄዶ ስሞት አስናገር የሚባለው አይደል አለዛ ዝም ብሎ normal ወሬ ከሆነ የሚያወራው ሂዶ አወራ ሂዳ አወራሽ ነው የሚባለው አሁን ግን ሸከት የሚለው ቃል ስሞታ መሆኑን ነው የተሰማትን ስሜት የገለጸች መሆኑን የሚያሳየው ወዴት ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ወደ ነብያችን ሂዳ ያጋጠማትን ችግር ምንድነው የደም ጉዳይ ነውና አደመ አለ የደምን ጉዳይ ስሞታ አቀረበች እንደው ምን ይሻለኛል አቦ ይሄ ነገር ብላ ማለት ነው فقال ነብዩ አለይሂ ሰላቱ ወሰለም አሏት ኡምኩሲ ኡምኩሲ ቀድረ ማ ካነት ተህቢሱኪ ሐይዶቱኪ ካሁን ቀደም ልምድ ነበርሽ አይደለ ስንት ቀን ስድስት ቀን ምሳሌ ወይም ሰባት ቀን ነበር አሁን ላይ ግን ያን ነገር ጥሶ ሌላ ነገር አመጣብኝ ወይ መጣብኝ አለች ይሄው አልቆምልኝ ወራ ወራባ የበሽታ ተቀላቀለበት ማለት ነው ምን ይሻለኛል ስትላቸው ኡምኩሲ ታገሺ ቅድም አምስኪ ብሏት ነበር አሁን ደግሞ ኡምኩሲ ጠብቂ ዝም ብለሽ ማለት ነው ምን ነገር ሳሰብኝ ሳጾሚ ቀድረ ማካነ ተህብሱኪ ታግትሽ ወይም ትከለክልሽ የነበረውን ያክል ምኗ ሐይዶቱኪ ካሁን ቀደም ወራባ ሲመጣ ከመስገድ ከመጾም ይከለከልሽ የነበረውን ቀን ያክል ሳሰግጂ ሳጾሚ ታገሽ ታገሽ ዝም ቆይ ማለት ነው ከዛስ በኋላ ያ ቀን ካለቀ በኋላ ፍመቅተሲሊ ከዚያም ታጠቢ አሉና መከሯት ያለሽ ማሻ መዘግብልን ከዛስ በኋላ ምን አደረገች በተግባር ፈካነት ነበረች ተغتسل ትታጠብ ነበር ለكل صلاه ለየሶላቱ እሳቸው ያሏት የድሮን ልምድሽን ያከል ቆይተሽ ከዚያ በኋላ ታጠቢና ስገጅ ነበር ያሏት እንጂ በየሶላቱ ወቅት ስገጅ ታጠቢ አላሏትም ነገር አንደዚህ ብቻ ሳይሆን በየሶላቱ ወቅት ትታጠብ ነበረ ለየሶላቱ ትታጠብ ነበረ እያለን ነው ረዋሁ ሙስሊም የሙስሊም ዘገባ ነው የተሻለው መንገድ መረጠች ማለት ነው እንደ ቡኻሪ ዘገባ ከሆነ ፍራስ ለቡኻሪ ወተወضئ ብለዋታል አንዴ ታጠብና ስገጂ ሲሏት ወተወደይ ውዱ አድርጊ ለكل ሶላት ለየሶላቱ ውዱ ማድረግ አለብሽ ነበር ያሏት እሷ ግን ለየሰራቱ ተጣጣብ ነበር አለ ወሄች ዘገባ ለአቢ ዳውድ ለአቡ ዳውድ አቡ ዳውድ በዘገበው وغيره ከአቡ ዳውድ ሌላም ባሉት ዘገባ ምን ወጅና አخر በሌላም በኩል ተዘግቦ መጥቷል በሌላ አቅጣጫ ተዘግቦ መጥቷል ይኸው ዘገባ ማለት ነው طيب وهي ማለት هذه الروايه ማለት ነው ይቺ ዘገባዋ ለአቢ ዳውድ ለአቡ ዳውድ ነው ለሌሎችም ወጅና አخر በሌላ በኩል ተዘግቧል ኡሙ ሐቢባ የአብዱራህማን ኢብኑ አውፍ ባለቤት ነች የሚልም አለ እንግዲህ የጀህሽ ልጆች ብዙ ናቸው አንዷ ዘይነብ ነች የነብያችን አለይሂ ሰላም ባለቤት ዘይነብ ቢንቱ ጃሽ ነች ሌላኛዋ ደግሞ ሐምና ነች ሌላዋ ደግሞ ኡሙ ሐቢባ ነች ያው ቅድም እንደነገርኳችሁ ኡሙ ሐቢባ ራሷ ሐምና ናት ወይም አይደለም ሐቢባ የምትባል ራሷ የቻለ ስም ያላት እህቷ ናት የሚል ነገርም አለ ሁሉም የሚያሳዝነው ግን የበሽታ ደም ይመታቸው ነበር ማለት ነው በዘር ሄደል እንደተም ሶስቱም የወራ በማን የበሽታ ደም አጋጥሟቸው እንደነበር ያሳያል ዘገባው አላየሃል በነብያችን አለይሂ ሰላቱ ሰላም ጊዜ የበሽታ ደም ያጋጠማቸው ሴቶች በቀላሉ ከአስር በላይ ተዘግበዋል ከአስር በላይ በሳቸው ጊዜ የነበሩ የሚታወቁ ማለት ነው የዚህ ሰው ልጅ ባይሆን የጃሽ ልጆችም ባይሆኑ የጃሽ ልጆች ሶስቱም ይሄው ነገር አጋጥሟቸዋል እያለን ነው ያም አለ ማለ ዋናው ቁም ነገሩ የበሽታ ደም ያጋጠመው ሰው ራሷን ሃይደኝ ያለሁት ብላ ትቆጥራለች ከፊት የነበረውን ልምዷን ሰዓት ማለት ነው ወይም የልምዷን ቀናቶች ማለት ነው ከዛ ውጭ ያለው ግን የበሽታው ደም ባይቆምም ንጹህ እንደሆነች ቆጥራ ራሷን ያው አንዴ ታጥባ ከዛ በኋላ ለየሶላቱ በውዱ በማድረግ ትሰግዳለች ወይም ለሶላቱ ወቅት ማለት ነው ለየሶላቱ ከተባለ ትንሽ ይከብዳል ለኩል ሶላት ማለት ዙህር ላይ ለሚሰገደው ሶላት ሁሉ በአጠቃላይ ማለት ነው ዙህር ላይ ለምሳሌ ሽንቱ ማይቆምለት ሰው ዙህር ላይ ውዱእ ያደርጋል እዛ ወቅት ላይ ግን የሚሰግዳቸው ሱናዎችም ካሉ በዛ ባንዱ ውዱእ ነው የሚሰግደው ለየሶላት ውዱእ ማለት አይገደድም አሁንም እዚህ ጋር እንደዛው ነው ለኩል ሶላትን ማለት ለየሶላቱ ማለት ያው አንድ ወጥ ላይ ለምሰግደው ሶላት ማለት የተፈለገው ነው <clears throat> እሺ አንቱ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعن أم عطية رضي الله عنها قالت كنا لا نعد القدرة والصفرة بعد الطهر شيئا رواه البخاري وابو داود واللفظ له طيب ከዚሁ ካሳለፍነው ሐዲስ ጋር ትንሽ ማብራሪያ ልስጥ ወሳኝ ስለሆነ ነው አንድ ሴት የበሽታ ደም ካጋጠማት ምን ማድረግ አለባት እስካሁን ለምሳሌ በየወሩ ስድስት ቀን ነበር የሚያጋጥማት ሌላዋ ደግሞ ሰባት ቀን ሊሆን ይችላል ወይም አራት ቀን ሊሆን ይችላል የየራሳቸው የሆነ ልምድ ያላቸው አሁን ይሄ ችግር ሲያጋጥም የበሽታው ደም ሲመጣ 30 ቀን ሁሉ ነው የሚመጣው ምን ማድረግ አለባት ሶስት ነገሮች ማወቅ አለባት አንደኛ ልምዷን ትወስዳለች የነበረውን ልምዷ ይሄ ችግር ሲያጋጥማት ምን ማድረግ አለባት ወደ ልምዷ ትመለሳለች የማይቆም የበሽታ ልም ሲያጋጥማት በፊት የነበረው አራት ቀን ከሆነ አራት ቀን ስድስት ቀን ከሆነ ስድስት ቀን ሰባት ቀን ሰባት ቀን መውሰድ እንዳለባት ነው ልምድ ያላት ሴት ከሆነች እንደውም ይሄ አቅወል ዓላማት ይላል የበሽታ ደም ላጋጠማት ሴት የወራባዋን ከበሽታው ደም ለይታ ለማወቅ ትልቅ ምልክት የሚባለው ጠንካራ ምልክት የሚባለው ልምዷ መውሰድ ነው ለምን ከተባለ لان الاصل بقاء الحيض دون غيره ሁለተኛው ሁለተኛው አተሚዙ መለየት ነው መለየት ማለት የበሽታ ደም የሆነውና normal የወር አበባ ይለያል በብዙ ነገር ማለት ነው በቅጥነቱ በ color ኡ የሚታወቅበት ነገር አለ ለምሳሌ የወር አበባ ጠቆር ይላል ይላል ወደ ጥቁረት የወሰደው ደም ነው የሚሆነው እንደገና ወፈር ማለትም ባህር ያለው ሞቄ ማለት ነገር ያለ አለው ይላል የበሽታ ደም ከሆነ ግን ቀይ የሆነ የጠራ ደም ነው የሚሆነው ይላል እንደ ምሳሌ ነው እንግዲህ እናንተ ራሳችሁ የምታውቁበት ነገር ይኖራችኋልና በምታውቁበት መለያ ነገር ካላችሁ በዛ ለይታችሁ ይሄ ወራባ ነው የምትሉትን ቀን ወራባ ነው በሉ ይሄ በሽታ ደም ነው ሲመጣ ደግሞ አሁን በኋላ የበሽታ ደም ነው ያው ታጥቤ መስገድ አለብኝ ብላችሁ ወስኑ ለማለት ነው አንድ ሴት በመልክም በምንም ልትለየው አልቻለችም ወር አበባዋን በቅጥነቱም ሆነ በመልኩ ልትለየው አልቻለችም ልምድም የላትም ካሁን ቀድም የመጀመሪያ ሲያጋጥማት ጠቅላላ ወሩን የበሽታ ደም መጣት ልበል ልምድም የላትም በመልክም አታቀውም ምን ማድረግ አለባት አብዛሃይ ሴቶች የወራባ የሚያዩበትን ቀን ያክል ትቆጥራለች ከዛ ውጭ ያለውን እንደ ጸዳች ቆጥራ አንዴ ታጥባ ከዛ በኋላ ለየሶላቱ ወቅት ውዱ አድርጋ ተሰግዳለች ማለት ነው አሉ فهذه العلامات الثلاث አሁን ሶስት ነገር ነው ነገርኳችሁ ሶስት ነገር ነው እኒህን ነገሮች ሐዲሶች በግልጽ አስቀምጠዋታል እያንዳንዱ ራሱን የቻለ ሐዲስ አለው ስለዚህ ኢማሙ አህመድ የአህካም الحيض በሶስት ሐዲሶች ላይ ይሽከረከራሉ ይላሉ አንደኛው العاده الخاصه ለየት ያለው ልምድና ባህል እንደ ኡሙ ሐቢባ ቢንቱ ጀህሽ ይመስል አሉ ሁለተኛው ደግሞ የወራባን ከበሽታ ደም የሚለዩበት ምልክት መኖር ነው ለዚህም የፋጢማ ቢንቱ አቢ ሁበይሽ ሐዲስ የሚያመለክተው ነው አሉ ሶስተኛው አብዛይ ሴቶች የሚወስዱት ልምድ ይወሰዳል የሚለው ነው ያሁን የሐምና ቢንቱ ጃህሽ ሐዲስ እንዳመለከተው በማለት ይገልጹታል <clears throat> እና እነዚህ ነገሮች ወቋቸው ሶስት ነገሮች ወሳኝ ነገሮች ናቸው የበሽታ ደም ሲያጋጥማችሁ ከሶስቱ በተሻላችሁና ባጋጠማችሁ በቻላችሁት መውሰድ ያለባችሁ አንድ ልምዳችሁን ማየት መከተል ሁለተኛው ለይቶ አበጥሮ በማወቅ የወራባን የበሽታ ደም ነው ብላችሁ የምትወስኑበት ዕውቀት ካላችሁ በዚያ ይሄ ካልተቻለ የአብዛይ ሴቶችን ሁክም ትወስዳላችሁ ማለት ነው ነው وعن ام عطيه رضي الله عنها ام عطيه سراونا الله يوددلاتنا انها قالت رسالت كنا نبرن لا نعد القدره دفرس ያለውን ወሱፍረተ ወደ ቢጫ ወሰድ ያደረገውን አንቆጥረውም ነበረ ከምንም አንቆጥረውም بعد الطهر ከጸዳም በኋላ የሚመጣውን ሸይአ ማለት ከምንም አንቆጥረውም ነበር لا نعده شيئا ማለት ነው ከምንም አንቆጥረውም ነበር ምኑን ገላችንን ጸዳም ብለን ከታጠብን በኋላ የሚመጣ ደፍረስ ያለ ቅልቅል ሆኖ ማለት ነው እንደ ቢጫን ፈሰድ ያይጎት የሚፈስ ነገር ከምንም አንቆጥረውም بعد الطهر የሚለው በደንብ ያዙልኝ ከጸዳንና ከታጠብን በኋላ የሚመጣውን ያለችው ገና የወራባው ሲጀምር የሚመጣ ደግሞ አለ የወራባ ሲመጣ ቀጣይ የወራባው እኮ አንድ አይደል የሚፈሰው ምልክት ያሳያል አይደል ለየት ያለ ነገር ደፍረሰስ ያለ ነገር ይመጣል እየጀመራችሁ ከሆነ የወራባ ነው ከምንም አይቆጠር ሳይሆን ከወራባ ይቆጠራል ስጨርሱ ግን መጨረሻ ላይ በቃን አልቋል ብላችሁ ጸርተና ብላችሁ የሆነ ነገር ያሳይቷችሁ ከታጠባችሁ በኋላ ቀላቅሎ የሚመጣው ነገር ያ ከምንም አይቆጠርም ማለትም የወር አበባ አይደለም ማለት ነው طيب ኩድራ ማለት اللون الاحمر ቃላ ያለ መልክ ማለት ነው ቅላቱ ግን በቀይ ሳይሆን ወደ ጥቁረትም ወሰድ ያደረገው ኩድራ ይባላል እሱ ሱፍራ ሱፍራ በሷር ነው በነገራችን ሱፍራ ደግሞ በሲን ከሆነ ስንበላ የምናነጥፈው ሱፍራ ይባላል እዚህ ጋር ቢሷር ነው ሱፍራ ሱፍራ ማለት አለውን አህመድ አሁንም ቀይ color ሆኖ ወደ ንጣፍ ጠጋ ያለ ሲሆን ደግሞ ቢጫ እንለዋለን ወይም صفرة ይባላል ማለት ነው ወደ ወርቃማ ካለር ወሰድ ያደረገው ማለት ነው እና እሱ ከምንም አንቆጥረውም شيئا ማለት ሀይድ ነው ብለን አንቆጥም ሀይድ ላይ ያለ ሴት ከመስገድ ከመጾም እንደምታቆመው ይሄም ደር ያለባት ሴት ታቆም ብለን ምንል አልነበርንም እንግዲህ አንድ ሱሐባ ወንድም ይሁን ሴት በነቢያችን ጊዜ እንደዚህ ነበረ ካለ ይሄ አባባሉ መርፎ ወይም ነገሽ እንደተናገሩት ይወሰዳል ማለት ነው በሳቸው ዘመን የተፈጸመው ነገር ሁሉ የሚፈቀድ ከሆነ ነው ይከለከለ በከተባለ የተከለከለ ነው ማለት ነው እንዲያ ነገር እንሰራ ነበር ካሉ ይፈቀዳል ማለት ነው ስለዚህ አሁንም ከተጥበት በኋላ የደፍረስ ያለ የሚፈሰው ነገር ከምንም አንቀውም ስለዚህ እንሰግዳለን ጾማለን አይከለከለንም ማለቷ ነው አሁንም ያላችሁ ሴቶች የሷን ፈለግ በመከተል ልትፈጽሙ ትችላላችሁ ማለት ነው ስለዚህ ገራችን ታጥባችሁ ካጸዳችሁ በኋላ የሚፈስ ደም ነገር ወይም ከውሃ ጋር ተቀላቅሎ የሚመጣ ነገር ከሀይድ አይቆጠርም ነገር ግን በወራባችሁ ጊዜ ደፍረስ የሚመጣ ከሆነ ከወራ አበባ ይቆጠራል ለምን ወቅቱ ላይ የመጣ ነገር ነውና እሺ በወራ አበባዋ ሰዓት ይላሉ ሙግን የሚባል ክታብ ላይ በወራ አበባዋ ሰዓት በልምዷ ሰዓት እንደ ቢጫም ሆነ ደፍረስ ያለ ደም የሚታየው ነገር የወራ አበባ ነው ተብሎ ይቆጠራል የወራባውን ከጨረሰ ከጨረሰች ልምዷን ከጨረሰች በኋላ የሚታይ ቢጫ ነገር ወይም ደፍረስ ያለ ነገር ከወር አበባ አይቆጠርም ብለዋል የትልቅ ቃዒዳ ወይም ህግ ነው ልትዝ ይገባል ባረከላሁ ፊኩም ቀጥሉ Thank you. عليكم ورحمة الله وبركاته وعليكم السلام ورحمة الله أنا بركم جليتنا وهدفنا يا أنس نادفني وأنتم أيوة يا أنس وأنا أنس وعن أنس رضي الله عنه أن اليهود كانت إذا حادت المرأة فيهم إذا حادت المرأة فيهم لم يآكلوها فقال النبي صلى الله عليه وسلم أصنع كل شيء إلا النكاح رواه المسلم طيب አሁን ደግሞ የሚነግረን ምንድነው ሴቶች ወር አበባ በሚሆኑበት ሰዓት ባሎቻቸው ምን ሊያደርጉ ይችላሉ በልብስ ላይ በቢጃማ ላይ ሆና ልፋት ሊያቀፋት ይችላል ማለት ነው እሷም ባሏን ልታቀፍ ትችላለች ማለት ነው ለዚህም ማስረጃ وعن انس ከአነስ ተዘገበ رضي الله عنه ስራውን አላህ ይወደለህና ان اليهود يهودا አለ كانت ነበረች ይላል ያው وكل جمع ሙአነሱ ነው ብዛት ያለው ነገር ነበረች ይባላል እንዳንድ ሴት መሰበብ ተደርጎ ይወራል ማለት ነው እንጂ ካኑ እንደ ነው ካነት ማለት ነበረች የሚለው ነበሩ እንደ ማለት ነው اذا حاضت المراه ሴቲቱ የወር አበባ በምታይ ሰዓት ፊህማ በውስጣቸው በጊዜያቸው የነበረች ሴት የወር አበባ በምታይ ጊዜ እርምጃ ይወስዱባት ነበረ ምን አይነት እርምጃ አብሮ አለመብላት አብሮ ያለ መብላት ማዕቀብ ማለት ነው ለሚዋኪሉሃ ማለት አብረዋት አይበሉም ነበረ አሁንም ድረስ ይሄ ነገር አለ ይሁዳዎች ዘንድ እንግዲህ አላህ የወሰነ ያደረገው ነገር ነው የወራባይሽ ብሎ ሴቷን ቆሻሻ እንደ ቆሻሻ ቆጥሮ እንደ በአካባቢው አለመገኘት ማለት እኮ ነው አብረው ቁጭ ብለው አይበሉም ነበረ ለብቻው ጎጆ ሰርተው እዛ እንድትቀመጥ አድርጓታል ማለት እኮ ነው አኪሉሃ አብረዋት አይበሉም ነበር አያባሏትም ነበር ማለት አብረዋት አይበሉም ነበር ማለት ነው فقال النبي صلى الله عليه وسلم መቼም ነብዩ አለይሂ ሰላቱ ወሰለም خالف اليهود ብለዋል ይሁዶችን ንቀፋቸው ብለዋል ስለዚህ አሁን ምን አሉ እስናዑ አሉ ፈጽሙ ኩለ ሸይን ማንኛውንም ነገር ሚስቶቻችሁ ወር አበባ ላይ በሚሆኑበት ሰዓት ሁሉን ነገር ፈጽሙ ኢለ ኒካህ ማለት ኢለ الجماع ማለት ነው ግንኙነት ሲቀር ማለት ነው እንጂ ዝጋ ኒካህ ማሰር ይችላል ወር አበባ ላይ ያለ ሴት ኒካህ ማሰር ትችላለች ኢለ ኒካህ እዚህ ቦታ ላይ አንኒካሁ ሉገተን አልጅማዕ ኒካህ ማለት ግንኙነት ማለት ነው ናዚ ቃል ላይ የምትወስዱት ለኒካህ ግንኙነት ሲቀር ነው የምትወስዱት እንጂ ኒካህ ማሰር ሲቀር እንዲያትሉ رواه مسلم مسلم ዘግቦታል እስናዑ ፈጽሙ አይ እዕመሉ ማለት ነው ኩለ ሸይን ማለት ሁሉንም ነገር ፈጽሙ ሲሉ ግንኙነትን ፈጽሙ ያለ መስሎ ነበር ግን ኢለ ኒካህ አሉት ግንኙነት ሲቀር እሱንስ እንዳታደርጉት አደራ ማለት ነው ስለዚህ ሁሉን ነገር ምን ምንድነው ዝም ቆጠር ነገር አለ ግንኙነት ከተከለከለ ሌላ ምን አለ ልትሉ ትችላላችሁ ከግንኙነት በፊት የሚደረጉ ነገሮች ብዙ ነገሮች አሉ እነዚያ ሁሉ ማለት ትችላላችሁ ማለታቸው ነው ዝርዝር ሲቀድ ያለ ስለዚህ አንዱ መተቃቀፍ ሊሆን ይችላል መሳሳም ሊሆን ይችላል ከዚያም ውጭ ሊሆን ይችላል ያን ያን ትችላላችሁ ከዝምኝነት ሲቀር ከዛ ውጭ የፈለጋችሁትን ፈጽሙ ማለት ነው እንግዲህ ሸሪዓችን ሐቂቀተን ካየነው ለሴቶች ያዘነና ትልቅ ቦታ የሰጠ ነው እንኳን በአዘቦቱ ንጹህ በሆኑበት ሰዓት ቀርቶ ወራ አበባ ላይ ባሉበት ሰዓት ሊቀረቡ እንጂ ሊራቁ የማይገባ መሆኑን ያስቀመጠ ሸሪዓ ነው የሁዶች ግን ላ የዚህን ተቃራኒ ነው ነው የሁድ ማለት እነማን ናቸው የሁዶች እነማን ናቸው ብንባል ምን እንደምንለው የምንለው አልየሁዱ አብናኡ ያዕቁብ የያዕቁብ ዝርያዎች ናቸው ልጆች ናቸው ያው አልዕብራኒይን በመባል ይታወቃሉ እንዲሁም አው እስራኤልይን እስራኤሎችን አጥፋ ጌታ እያልን ዱዓ መራገም የለብንም እኒህ አሁን ያሉት ሱሃይና ነው ትክክለኛው ሱሃይና ነው እንጂ እስራኤል የሚለውና ይሁድ የሚለው የያዕቆብን ልጆች ስም እንት ዝርያው ስም ያካትት እነሱንም አብሮ መርገም እንዳይሆን ማለት ነው አስባት እስራኤል ያው እምነታቸው የሁድያ ይባል ነበር ነብያቸው ነብዩላህ ሙሳ ናቸው መጽሐፋቸው ተውራት ወይም ኦሬት የሚባለው ነው ተውራት ደግሞ ኪታቡን አንዘለሁ الله على ነብይህ ሙሳ በሙሳ ላይ ያወረደው ነው እና የሙሳ ተከታዮች ይሁዳዎች ይባላሉ ባይሆን ከነብዩላህ ሙሳ በኋላ ያሉ ተከታይነን ባዮች ተከታይ ሳይሆኑ ተከታይነን ባዮች ሆነዋል እነሱ ምን አደረጉ حرفوه من بعد موسى ማለት ነው ከሙሳ በኋላ ቀይረውታል ጨምረውበታል ቀንሰውታል አስተካክለውታል ማለት ነው ያው ተውራት የሚለው ስያሜ ግን ሰጠዋል አሁንም ቢሆን አለ ኪታብ የሚለውን ሰጣቸዋለን ግን ከሙሳ በኋላ የነበሩት ታሪፍ አድርገው አዛብ የተጓዙ ሰዎች አማኞች ናቸው አንልም አማኝ የሚባል በሙሳ ጊዜ በነበረው ኦሪጅናሉ መጽሐፍ ተቀበለው አምነው የፈጸሙ ሲሆኑ ብቻ ነው ስለዚህ ይሁዳዎች ያደርጉት የነበረ መጥፎ ተግባር አለ እናንተ ግን ያን እንዳታደርጉ ሁሉም ነገር መፈጸም ትችላላችሁ ትችላላችሁ ግንኙነት ብቻ እንዳታደርጉ በማለት አስተምረዋል ይሄን እስላም ያስተማረው ነው وعن عائشه رضي الله عنها قالت عائشه سراوان الله يرضيها አለች ምን አለች كان رسول الله صلى الله عليه وسلم የአላህ መልእክተኛ ነበሩ አለች ያእምሩኒ የሚያዙኝ ምን አይነት ትእዛዝ አን አተዚረ ማለት ነው አሸርጪ ወይም ደግሞ ቢጃማል ገልበሽ ብለው ማለት ነው ያዙ ነበረ ፈአተዚሩ አለች እኔም ደግሞ ሲያዙኝ ትእዛዙን ተቀብዬ አሸርጣለሁኝ ሽርጥ ማለት ከእምብርት በታች ነው አይደለ ከዛ በላይ ባዶ ቢሆን ችግር የለም ማለት ነው አሁን ኢዛር የሚለው መጥቀሱ ባሽሩኒ ከዚያ በኋላ ያቅፉ ነበረ ሙባሸራ የሚለው ቃል መነካካትም ያሳያል መነካካት እርግጥ ግንኙነትም ሙባሸራ ይባላል ግን እዚህ ቦታ ላይ የተፈለገው ከአሸርጭ ብሏታል አሸርጣለች ግንኙነት የሚለው ተዘግቷል የለም ማለት ነው ባሽሩኒ ያቅፉ ነበረ ወአነ እኔ ደግሞ ሐይድ ነው ወራ ባላይ ሆኜ ወራ ባላይ ሆኜ አሸርጭ ብሎኝ አሸርጭ ያቀፉኝ ነበረ ስለዚህ እስናው ኩለ شيء ለኒካህማ የሚለው ትክክል ነው ተግባሩን በተግባር የሚያሳዩት ይሄን ነገር ነው ያለች አይሻ ያረጋገጠች ነው ሙተፈቁን አለይ ቡኻሪ ሙስሊም የዘገቡትና የተስማሙበት ዘገባ ነው ነው ኢትዛር ማለት ያው ሽርጥ መልበስ ማለት ነው አንድ ባል ባለቤቱን ማዘዝ እንደሚችል ያሳያል ይሄን አድርጊ ብሎ ማዘዝ ይቻላል አንተ ማን እንዳትሉ እንደ ባለዋሙን አለንሳ ነውና የማዘዝ ስልጣን አለው ማለት ነው ያዝ ነበር የሚለው ትምህርት አለው ዝም ብሎ እንዳይመስላችሁ እንደገና ወራባ ላይ ያለ ሴት ቢያልባት ላቧ ቢነካ ሰውነቷ ንጹህ ሰው ቢነካ ልብሶቿ ያው ወራባ ያልነካቸው ደሙ ያልነካቸው ማለት ነው ቢነካ ነጀሰ አይባልም ይሄው አቅፎኛ ያያሽ ነክተውኛ ያያሽ አይደል ከዚያም በኋላ ወራባ ላይ ያለ ሴት ምግብ አዘጋጅታ ብታቀርብ ምግቧ ምንም ችግር የለውም ማለት ነው ምግብ ሊሆን ይችላል መጠጥ ሊሆን ይችላል አልባሳት ሊሆን ይችላል ሰውነቷ ሊሆን ይችላል ምንም ችግር የለውም ነው የሁዶችን መንቀፋችን አንዱ ሱና ነው እሺ ሌላ ወራ ባላ ያለ ሴት ከግንኙነት ውጭ ያለውን ነገር ሁሉ መፈጸም ትችላለች የሚለው ነገር ነው ያው ከምብርት እስከ ጉልበት ያለው ነገር ላይ ብቻ ሲቀር ማለት ነው الله سبحانه وتعالى ويسالونك عن المحيض لا يدل فاعتزلوا النساء في المحيض نميلو فاعتزلوا النساء في المحيض ወራባ ማያው ቦታ ላይ ሴቶችን ራቋቸው ፊልም ሄድን ያለው እንጂ እነው ሴቶችን ራቋቸው አይደለም ያለው ፊልም ሄድ ነው የሚለው መሄድ ማለት ያው ወራባ የሚፈስበት አካባቢ ማለት ነው ስለዚህ አሁንም ሁሉ ነገር ፈጽሙ ኢለኒካሃ የሚለው ከቁርአኑ ጋርም አብሮ ይሄዳል ማለት ነው ነሳራዎች ክርስቲያኖችስ ምንድነው የሚያደርጉት ሴቶቻቸው የወራባ በሚሆኑበት ሰዓት ክርስቲያኖች እዚህ ያላችሁ ምንድነው የሚያደርጉት ይርቋቸዋል ወይስ ይቀርቧቸዋል የምታውቁ ካላችሁ ይቀርቧቸዋል በጣም አይደል ነሷራዎች ደግሞ በይሁዳዎች ተቃራኒ ናቸው ይላል በይሁዳዎች ተቃራኒዎች ናቸው ይሁዳዎች ይርቋቸዋል ነው አይደለ እነዚህ ደግሞ ጣጣ የላቸውም ሊገናኙ ይችላሉ በዛን ሰዓት ማለት ነው በጣም ተፍሪጥ ያደርጋሉ የነዛን ተቃራኒ ወስደው ማለት ነው አመን ነሳራ ፈለደህም التساهل والتفريط فانهم يستحلون جماعها ወራባ ላይ ያለች ግንኙነት ይቻላል በብልቷን ቢሆን ይላሉ ግንኙነት ማድረጉ ግን በዛን ሰዓት የሚያስከትለው ችግር እያለ አዳ ብሎታል አላህ አዳ ነው ብሏል ወራባ ላይ ያለ ሴት እሷ መንካት አይሆንም ቆሻሻ ነው ደነሳለው فاعتزلوا النساء في المحيض قل هو اذن የሚለው ነው ቁርአን እኮ እሱ ነው አዳማ ተቆሻሻ የማይስማማ ለሰው ልጅ የሚረብሽ ማለት ነው አሁን ምናልባት አንዳንድ ወንዶች ወይም ሴቶች ሊሆኑ ይችላሉ ስሜት አሸንፏቸው ይነ ሊፈጽሙ ይችላሉ በወራባ ጊዜ ያን ጊዜ የነበረውን የአላህን ህግ መጣስ ብቻ ሊመስላቸው ይችላል የሚያስከትለው ችግር ሌላም ችግር አለ በወራባ ጊዜ ግንኙነት መፈጸም የሚያስከትል ችግር አለና ያ ነገር እንዳያጋጥማቸው መራቅ ነው ያለባቸው ነው እስላም ምን ጊዜም ድንበር አያልፍም ኋላ ቀርም አይሆንም አልወሰጥ بين الغلو والجفاء ድንበር በማለፍና በኋላ ቀርነት መካከል ነው የሚሆነው እስላም ዲን العدل ነው في الامور كلها በማንኛውም ነገር መካከለኛውን ነገር ነው የሚሄደው ማለት ነው ወራባ ላይ ያለ ሴት ነጃሳ ናት አይልም ጨርሳም ደግሞ ንጹህ ናት ችግር የለውም ግንኙነትን ፈጽሙም አይልም አካባቢው ላይ ያለው ነጃሳ ቆሻሻ አለ እሱን እንዳትነኩ እስከምንጸዳ ድረስ ከዛ ውጭ ያለችው ግን አውሰ ፋጥማ ፋጥማ ናት ዘይነብ ከሆነ ዘይነብ ነች ምን ችግር የለባትም ማለት ነው አቡ ዳውድ የሚባል ኪታብ ላይ ሐኪም ኢብኑ ሒዛም የሚባል ብቸኛው መካ ላይ ሐረሙስ ካባ ሰወለደ የሚባለው ማለት ነው ያ ረሱላህ አላቸው አንቱ የአላህ መልእክተኛ ሆይ ማ يحل لي من امراتي وهي حائض ወራባ ላይ ያለች ባለቤቴ የሚፈቀድልኝ ምን ምኑ ነው ስላቸው ለከማ فوق الازار ከሽርጥ በላይ ያለው ይፈቀድልሃል ብለውታል ከሽርጡ በላይ ያለው ይፈቀድልሃል ብለው ነግረውታል ነው አይሻም فاعتذروا فيباشرني وانا حائض ነው ሰውነታቸውን በሰውነቴ ያገናኙታል ያለ ግንኙነት ማለት ነው ስለዚህ ቦታውን ብቻ መራቅ እንጂ ሌላው ላይ መራቅ አያስፈልግም እዛ ቦታው ላይ ግን መጨማረቅ በዛን ሰዓት ለጤናም ሌላ ችግር እንደሚያስከትል ነው የሚያሳየው ሰዓት ይሄደ ይመስለኛል እዚህ ብናቆም ጥሩ ነው ኢንሻአላህ